أحكام تختص بالحيض والاستحاضة والنفاس يقل በሽታ ይባል አቀል ማለት ለምን ሊዑሙም ነህይ ሰለላሁ ዐለይሂ ወሰለም የነብዩ ክልከላ ጠቅላይ ስለሆነ ሲከለክሉ ወንድንም ሴትንም ነው የከለከሉት በአንድ ነው። በሰዋድ አይቻልም። በገይር ሰዋድ ከጥቁር ውጭ ባለ ነገር ሱስቢጎ ሱስቢጎ ማለት ምንድን ነው? ማቅለም ትችላለች እኮ ማለት ነው። ማቅለም ማለት ነው። ሰብግ ማለት መንከር፣ ቀለም መቀል ፈኢን ካነ ሸይበን ሸበቶ ከሆነ ጸጉሯ ፈኢንሃ ቱስቢዑ ታቀልመዋለች ወገድ ሰዋ ከጥቁር ቀለም ትላለች። ለምን ከጥቁር በጥቁር ለምን ተከለከለ? የዑሙሚ ነህይ የነብዩ ክልከላ ጠቅላይ ነው። ጠቅላይ ነው ማለት ምንድን ነው? አን ሰብቂ ከማቅለም በጥቅሉ ከልክለዋል። ብትሰዋድ በጥቁር በጥቁር ቀለም ከማቅለም ነብዩ ከልክለዋል። ወንድንም ሴትን በጥቅል ነው የከለከሉት ነብዩ عليه الصلاة والسلام። قال الإمام النووي ኢማሙ ነወዊ ይላሉ في رياض الصالحين ሪያድ ሷሊሒን ላይ ሪያዱ ሳልሒን صفحة 626ኛው ገጽ ላይ ብታዩ باب نهي الرجل والمرأة ይላል። ርዕሱ ነው chapter ኡ ገና እንትን ውስጥ አልገባም። 626ኛው ገጽ ላይ ሪያዱ ሳልሒን የሪያዱ ሳልሒን ጸሐፊ ማን ናቸው? ኢማሙ ነወዊ ናቸው رحمة الله عليه ሪያዱ ሳልሒን صفحة 626ኛው ገጽ ላይ ምን ይላሉ? باب ምዕራፋችን نهي المرأة نهي الرجل والمرأة ሴትና ወንድ ላይ ክልክል መሆኑ ምን عن خضاب ማቅለም خضاب ን መንከር ሰብኽን ማቅለም ናቸው አንድ ላይ عن خضاب شعرهما ሁለቱም ጸጉራቸውን ማቅለም بالسواد በጥቁር ቀለም በጥቁር color ማቅለም ክልክል ስለመሆኑ እንነጋገራለን ይላሉ። ርዕሱን በዚህ ነው የጀመሩት። ከዛ ሐዲሱን ሲያመጡ ያመጡት የማንን አባት ነው ትናንት ነግሬያቸዋለሁ። የአቡበክርን አባት example አድርጋለሁ። አባ ቁሐፋ ሲመጣ በጣም ጸጉር ነጭ ነው፣ ጥጥ ይመስላል። አንተ አቡበክር ይህን ጸጉር አቅልምለት፣ ቀይርለት ከለሩ ነው ከጥቁር ውጭ ባለ ተንቤል ሰዋል ጥቁርን ራቅ፣ ከዛ ውጭ ባለ ቀለም አቅልምለት አሉና አቡበክር ነብዩ አለይሂ ሰላቱ ወሰላም አዘዟቸው። ጥቁር ምን አይደለም ማለት ነው፣ አይፈቀድም ወንድንም ሴትም አሰዋድ ግን አልቡዕድ አን ሰዋድ ሲሉ ክልከላው ለወንድ ብቻ አይደለም፣ ከጥቁር ራቅ ለወንድ ብቻ ሳይሆን ማንንም ነው የሚያካትት። አሁን ዋና የምንፈልገው ምንድነው? ነውይን ክልክል ማለታቸው ባቡ ነህይ ረጁል ወልመርአቲ ሴትና ወንድ ክልክል መሆኑ አንኺዛብ ሻዕሪሁን ፀጉራቸውን ማቅለም ቢሰዋድ በጥቁር የግልጽ ነው። ድጋሚ እኮ እያቀረባቸው ወቃለ መጅሙዕ መጅሙዕ ላይ ይላሉ መጅሙዕ አልፈታዊና ይሄ መጅሙዕ ይለያያል። መጅሙዕ ይሄ የነወዊ ነው፣ ሸሪህ አልሙሐዘብ መጅሙዕ የሚባል ክታብ አላቸው። መጅሙዕ የእብኑ ተይሚያም አለ መጅሙዕ አልፈታዊ ወደ 38 37 ቮሉም አካባቢ ይሄ ደግሞ ወደ 24 ቮሉም ሲጽፉ እድሜናቸው ሲጽፉ ያሳልፉ። አንድ ቮሉም መጽሐፍ ማለት እኮ ምን ያክል እንደሚያደክም አስቡ። አንድ ቮሉም እኛ መቅራት ራሱ አንችልም። አንድ ቮሊዩም እኮ አራ መቶ መቶ ገጽ እኮ ነው አንድ አስበው 24 ማለት ሳከት ይሆናል እንዴት ለፍተው ነው 38 ቮሊዩም ጽፎ መሄድ ማለት አንድ ኪታባቸው ነው ከሁለት መቶ ምናምን በላይ ኪታብ አላቸው ሁለት መቶ ከሶስት መቶ በላይ ኪታብ አላቸው እብኑ ተይሚያ አንዱ ግን ነጅሙዕ ይሰጣል አስቡ 38 37 ቮሊዩም ምንም አይገርምም። እንደዚህ አይነት እኮ ደይሰ ያ አላህ ማለት አለብሽ። ቂሷ ይህ ቂሷ ደግሞ ግን ቂሷ አይነካም እንዴ? እውነት ነገርኛ እውነት ነገር ነው ውስጣችንን መንካት ያለበት። ዝም ብሎ ላጃኢብ በጫት ላይ የሚነገር ሳይሆን እውነታ ነገር ወላ ፈርቀ ምንም ልዩነት የለም። ፊል መንዒ በክልክልነት ዙሪያ ልዩነት የለም። ولا فرق ልዩነት የለም ይላሉ። መጅሙዕ ላይ መጅሙዕም የራሱ የነወውይ ነው። ሪያዱ ሷሊሒን የሳቸው ነው። وقال في المجموع وقال النووي في المجموع። قال ላለው subject ኡ በውስጥ ታዋቂነት አለ። ምን ሆን ነወውይ ነው። وقال አለ ማን አነወውይ አሉ። في المجموع መጅሙዕ የሚባለውም ኪታባቸው ላይ አንደኛው volume 324ኛው ገጽ ላይ እንዲህ ይላሉ። ምን ብለው ጻፉ? ወላ ፈርቀ ምንም ልዩነት የለም አሉ ነወውይ ፊል መልዕ በክልክልነት ዙሪያ ልዩነት የለም። ምን አልኺዳብ ጸጉርን በማቅለም ክልክል በመሆኑ ዙሪያ ልዩነት የለም። በምን ማቅለም? ቢሰዋድ በጥቁር ቀለም ልዩነት የለም። በማንና በማን መካከል ነው ልዩነት የሌለው? በይነ ረጁሊ ወልመርአቲ በሴት ልጅና በወንድ ልጅ መካከል ልዩነት የለም። ክልክልነቱ እኩል ነው። ለወንድም ለሴትም በጥቁር ቀለም ማቅለም አይቻልም። ጸጉር በቃ ግልጽ ነኝ። አልገባችሁማ? ሀዛ መዝሀቡና አካሄዳችን ይሄ ነው ይላሉ ነው ሀዛ መዝሀቡና ይሄ ነው አካሄዳችን ውሳኔያችን ይሄ ነው ይላሉ መዝሀባችን ይሄ እንተሃ የነውይ ንግግር እዚህ ይጠናቀቃል እንተሃ ማለት ተጠናቀቀ አለቀ ማለት ነው እስከዚህ ድረስ ነው የነውይ ወአማ ካለው ቀጥሎ ያለው የእንትና ራሳቸው ፈውዛን ናቸው ወአማ ሰብዑል መርአ ሴት ልጅ ማቀለሟማ ለሽዕሪ ረእሲሃ የራሷን ጸጉር አልአስወድ ጥቁር የነበረውን ጸጉሯን ሊተሐወለ እንዲቀየርላት ኢላ ለውኒል አኸር ወደ ሌላ ከለር እንዲቀየርላት ቅድም ምን ከሆነ ነበር ያልነው ላይ ሸይብ ከሆነ ነበር። ሸበቶ ከሆነ ከጥቁር ውጭ ባለ ታቅልመው ብለናል። በጥቁር ማቅለም ግን ክልክል ነው። ለምን? ሊዑሙሚ ነህይህ ሰለላሁ ዐለይሂ ክልከላ ሁሉንም ያካተተ ስለሆነ ወንድ ሴት በሌላ አባባላችን ወላ ፈርቀ ፊል መንዒ በክልክልነቱ ልዩነት የለም። አን الخطاب بالسواد በጥቁር ከማ በማቅለም በክልክልነቱ ላይ ልዩነት የለም። በይነ الرجل والمرأة በሴት ልጅና በወንድ ብለው هذا مذهب ነው። አሁን ደግሞ ጥቁር የሆነው ነው አስል የሆነውን ጥቁር የሆነውን ጸጉሯ ወአማ ሰብጉል መርአ ሴት ልጅ ማቅለሟ ለሸዕሪ ረእሲሃ የራሷን ጸጉር አልአስወድ ጥቁር የሆነውን ኖርማል ጸጉሯን ማቅለም የተሐወለ እንዲቀየርላት የላለውን አኸር ወደ ሌላ ከለር ይሄን ነው የምናየው የምናየው ይሄን ነው እናቶች አሁን አያቶች በጣም ነጭ የሆነ ጸጉራቸውን እንደ ሒና ምናምን በመሳሰለ ነገር ይቀይሩታል አይደል? አዳጃ ይሄ ይበቃላቸዋል። ጥቁር ግን ማድረግ የወጣቷ ላይ ጸጉር ማስመሰል ግን አይፈቀድላቸውም። ተጓዳናል። አሁን ምን ያደርጋሉ? ለጋብቻ ለምን ለተለያየ ነገር ሲሉ ራሱ ወጣት ለማስመሰል ጥቁር ቀለም ተቀብቶ መሄድ ይሄ ክልክል ነው። በገይሩ ጃኢዝ አይቻልም። ጥቁር ክልክል ነው። አዎ እሱ በኤክሰፕሽናል ያወጡት ነገር ነው ማለት ጂሃድ ላይ ከሆነ ይቻላል ይላሉ ፉቃው። ለምን ጠላት ፊት ለፊት ሲያዩ የዛን ሰዓት እንደዚህ በርቀት አይደል የሚታኮሱት። የጨበጣ ውጊያ ነው አይደል? ፌስ እኮ ነው ፊት ለፊት እያየ ይህ ወጣት ነው ወፍራም ነው ቀጫጫ ነው እያልክ ማለት ፊት ለፊት እያየ ዛሬ እኮ ተደብቀህ ነው የምትፈትሸው። ስለዚህ ወጣት እንድመስል ጥቁር ቀለም ሽበቶም ቢያቀልመውና ወጣት መስሎ ቢሄድ ችግር የለም ይላል። ሽኩሩን ወደ ጥቁር ሶ ያው ራሱ ጥቁር ይሆናል። ሌላ ጸደ ጥቁር ليتحول اللي الى لون اخر ودليل اخر اللي يتغير الذي ارى ለኔ የሚመስለኝ ይላሉ። ይሄ ራያቸው ነው። ጥቁርን ጥሩ ጥቁር ማለት በመተኮስ ይሁን ነገር የሆነ ከላም በመሰለል ይችላል። አሁን የእሳቸውን ራእይ ነው እየጠራን ያለ ነው። ሲያደርጉ ሐራም ነው አለ ማለት አይደለም። እኔ ግን የሚታየኝ እያሉ ነው እሳቸውም ስለዚህ አራ ለእኔ የሚታየኝና የሚመስለኝ ይላሉ ሸኹ አነ ሀዛ ይህ ድርጊት ጥቁርን ጸጉርን ወደ ሌላ ከለር እንዲቀየር ማቅለሙ ላይ አይበጣም አይቻልም ለምን ምክንያታቸውን ሲያመጡ ለአነሁ ምክንያቱም አሉ ላ ዳዕየ ኢለይህ ለዚህ የሚያነሳሳ ነገር የለም። ላ ዳዕየ ኢለይህ የሚያስፈልግ የሚያነሳሳ ምክንያት የለም ለመቀየር ማለት ነው። لأن السواد ጥቁረት ራሱ للشعر ለጸጉር ጥቁረት لأن السواد ጥቁረት بالنسبة للشعر ለጸጉር ስንመለከተው ጥቁረት ጀማሉን ውበት ነው ወለይሰ ተሽዊሃን ምን አይደለም እ ብልሽት አስቀያሚነት አይደለም ብልሽት አይደለም ይحتاج የሚያስፈልገው ይላሰገው መቀየር የሚያስፈልገው ብልሽት አይደለም ራሱ ውበት ነው እቁረት ለፀጉር بالنسبه للشعر ሰማይ አይደለም ለእያንዳንዱ ነገር የራሱ የሆነ ምስል ከለር ይኖረዋል ለሆነ ልብስ የሆነ ጥቁረት ለሆነ የሆነ ቅላት የሆነ ነገር መኖር አለበት ለፀጉር ደግሞ ውበቱ ምንድነው? ጥቁረቱ ነው አይደል? በቃ ጥቁረት ካለ ወደ ሌላ መሄድ እንደውም ተሸቦ ነው። እነሱ ስለጀመሩ እነሱን መከተል እንጂ ሌላ ውበት ተፈልጎ አይደለም። ወለተ ተሽዋን ወለአነ ፊ ዛሊክ ምክንያቱም ጥቁርን ቀለም መቀባት ሌላን ከጥቁር ወደ ሌላ ከለር ለመቀየር ትግል ማድረግ ይዛል። በዚህ ዙሪያ ተሸቦሃን መመሳሰል አለ። ለካፊራት ከካፊራት ሴቶች ጋር መመሳሰል ነው። እነሱ ብሉ ብላክ ወይንም ግሪ የሆነ ቀይር ፈለግ ዋናው ኖርማል ጸጉር የፈረንጅና ሳይደር ጥቁር ራሱ ኖርማል ወጣይ ነው። እሺ ይሄ ጸጉር ጨረስ ወይ ባሁ ለልመርአ ለሴት ልጅ ይፈቀዳል። አንተ ተሐላ ልታጌጥ ሚነዛሃብ በወርቅ ልታጌጥ ተሐላ ማለት አጌጠ ማለት ነው። አንተ ተሐላ ልታጌጥ ይፈቀድላታል። ሚነዛሃብ በወርቅ ወልፊዳ በብርም ልታጌጥ ይፈቀድላታል። ቢማ ቢህ ልዓደቱ በተለምዶ በሚበቃው ያክል ማለት ነው። ባይሆን እንትን እንዳታለ ምን እንዳይፈጠር ምን እንዳይፈጠር ኢስራፍ እንዳይፈጠር እዚህ ድሀ እያለ እዚህ ምን እያለ እዚህ ምስኪን እያለ እሷ ወርቅ ተሸክሞ መሄድ للجسم الذي تأكله التراب منها خلقناكم وفيها نعيدكم ومنها نخرجكم تارة أخرى ወደ አፈር የሚመለስ አካል እንደዚህ ተዝናና ዓለም ላይ ትንሽ የድሮዎች እኮ ምንድን ነው የሚያደርጉት? ነብዩ አለይሂ ሰላቱ ወሰላም እኒ ረአይቱኩና አክሰረ አህሊ ጀሃነም ውስጥ ብዛት እናንተን አይቻችኋለሁ እናንተ ሴቶች ሲሏቸው ነብዩ አለይሂ ሰላቱ ወሰላም ፈቀሰቀና ሰደቃ አድርጉ የተቁና ወለድ ሸቅ ሰምራ የትምህርት መስጠት ከፋይ እንኳ ቢሆን ጀሃነምን መክቱ ሲሏቸው ወርቃቸውን ከአንገታቸው ላይ ከጆሮአቸው ላይ ጉትቻ ቀለበታቸውን እያወጡ ነበር የሚሰጡት ለዛ ነበር የሚያደርጉት። ለዚህ ይጠቅማል ነበር ያስቀምጣል። ቢማ ጀረት ቢል ዓደ አይሰማም አይሰማችሁም? እሺ ወይባሑ ልልመርአ ለሴት ልጅ ይፈቀዳል። አንተ ተሐላ ልትዋብ ይፈቀድላታል። ልታጌጥ ምን በወርቅ ልታጌጥ ወልፍዳ በብርም ልታጌጥ ይፈቀድላታል። ቢማ ጀረት ቢል ዓደቱ በተለምዶ ከተለምዶ በላይ አይሆንም ማለት ነው። ቢማ ጀረት እየተሰራበት ባለው አልዓዳ በተለምዶ ማለት ነው። በተለምዶ ምን ምንድን ነው ጌጥ የሚደረገው? የጆሮ ብቻ አለ፣ የአንገት ጌጥ አለ፣ የእጅ አለ፣ አምባር፣ ቀለበት አለ፣ አልቦ አለ። ይሄ ይፈቀድለታል። ጀዘለሁም ዑለማ ዑለማዎቹ ይሰራል ያለው ችግር የለም። بما جرت بالعادة هذا بإجماع العلماء علماء كل فقهاء العلماء المحدثين كلهم أجمعوا على هذا ይበቃል ማለት ሁሉም ተስማምተዋል። ሊቃውንቶች ሙሉም ተስማምተውበታል። ሴት ልጅ ምን በማድረግ ወርቅ መጠቀም ትችላለች፣ ልጅ ብርም መጠቀም ትችላለች። ይናገረ ቢልዓላ ኺላፋቸው ምን ላይ ነው? ለወርቅ ለጌጥ በምትጠቀመው ወርቅ ላይ ዘካ አለባት ወይስ የለባትም በሚለው ዙሪያ ላይ ነው ጥያቄው የሚነሳው። ጥያቄ በዚህ ላይ ነው። እውነቴን <laughs> ነው። አፎን ይል አደቱ ወሃዛ ቢኢጅማዕ ዑለማ ሊቃውንቶች ሙሉ በሙሉ ተስማምተውበታል። በዚህ ዙሪያ ሁሉም ተስማምተውበታል። ምን በማድረግ ወርቅና ብርን ጌጥ አድርጋ መጠቀም ትችላለች ሴት ልጅ። ኺላፋቸው ምን ላይ ነው? ዘካ ይወጅባል አይወጅብም? ሁልጊዜ ትጠቀምበታለች። ዘካ ይወጅባል አይወጅብም ያሏሉ፣ ይወጅባልም ያሏሉ። ይወጅባል ነቢዩ ዓለይሂ ሰላቱ ወሰላም ምንድን ያሏል? አደይቲ አንሁ ዘካታ ዘካውን አውጥተሻል አላውቅም እና የእሳት አምባር እንዲጠመጠምልሽ ትፈልጊያለሽ ብለው ነው ነብዩ አለይሂ ሰላቱ ወሰላም የተቆጣት። ሀዛ ሐዲሱን ضعيف ይሉና አይወጅብም የሚለውን ግማሽ ዑለማዎች ይሄዳሉ። ይወጅባል ያሉን ደግሞ ሐዲሱን ሶሒህ ያሉ ሰዎች ሄደውበታል። ያው በኢጅማዕ ዑለማ በሊቃውንቶች ስምምነት ሴት ልጅ ወርቅን መጠቀምና ብርን መጠቀም እንደምትችል ሁሉም ተስማምተዋል። ላኪን ነገር ግን ከመብቃቱ በስተጀርባ የሆነ ነገር አለ። ምን ላየጁዙ አይበቃላትም ለሃ ለሴት ልጅ አንቱ ዝሂረ አንተ ባህር አይደለም አንቱ ዝሂረ ግልጽ ልታደርገው ሁልያሃ ጌጧን ለሪጃል ለወንዶች ግልጽ ልታደርገው አይፈቀድላትም። ገይረል መሐሪም ከዘመዶቿ ውጭ ላሉ ከዘመዶቿ ውጭ ከውባ እና አባቷ፣ ወንድሞቿ፣ አጎቶቿ፣ ባሏ የመሳሰሉት ያረጋል። ከዛ ውጭ ያለ ሰው ግን አይቻልም። ጌጧን ማሳየት አይቻልም። ጌታን ማሳየት አይቻልም። ማሳየት ይቅርና አላህ የከለከለውን ቁርአን እንደው መንቀራ ሀዚህ አያ ሱብሃንአላህ። ለዚህ ነው ኒቃብን ይወግዛል የሚሉት ዑለማ። ለምን ወላ ተድሪብነ ቢአርጁሊሂነ ወላ የድሪብነ ቢአርጁሊሂነ እግራቸውን መሬቱ ጋር አያንኳኩት። ምን እንዳይ ምን የለበሱት አልቦ እንዲሰማላቸው እንዳይመቱ አለ። ውስጥ ላይ ያለው ከልብስ ስር ያለው ወንድ ልጅ የሚነዝርና እንደዚህ የሚስበው እንደዚህ የሚያደርገው ከሆነ ከፊትና ከወርቁ የትኛው ነው የሚማርከው ነው እዚህ ነው አንደኛ ራሱ ደሊል የሆነ ደግሞ ደሊል አውዳህ በጣም ግልጽ የሆነ ደሊል ግልጽ ለዚህም ነው ላይጁዙ ላይ አይፈቀድላትም አንቱ ዝሂረ ግልጽ ልታደርግ ስለ ኒቃብ በትክክል ራሱን ርዕስ ስለ ይመጣል እዛ ላይ እንቀጥለዋለን ችግር የለም በማንኛውም ማለት ነው ያለውን ጥያቄ ሁሉ እያነሳን እናየዋለን ኒቃብ ይወጅባል ለውጁም ባለ የዑለማዎችን ረእይን እንመለከታለን ራሱ ርዕስ ችሎ ስለሚመጣ አላንሰውማ ላኪን ላይ ጁዙ ነገር ግን አይፈቀድላትም ለሃ አንቱ ዝሂረ ግልጽ ልታደርገው ሁልይሃ ጌጧን ለሪጃል ለወንዶች ገሃድ ልታወጣው አይፈቀድም غير المحارم ከዘመዶቿ ውጭ ላለ ማሳየት ግን አትችልም ያንን የለበሰችውን ጌጥ ወርቁን አልቦውን ቀለበቱን ምንም ልታሳይ አይፈቀድም አይፈቀድም። በል እንዳውም ተክሩ ተደብቀው ተደብቀው ያን የለበሰችውን ነገር ኹሱሶን በተለይም በተለይም ይሄ ቤት ውስጥ ቤት ውስጥ እያለች አጎቷ ልጅ ከመጣ መደበቅ አለባት። ይሄ ነው ወላሂ ሸርዒ የሆነ ቤት ውስጥ አላህን የምትፈራ ልጅ የአጎቷ ልጅ እየመጣ ጓዳ ነው የሚገባው። ፊት ለፊቱ ይህ ወንድሜ እኮ ነው መሐመድ እኮ ነው ሰዒድ አብረን ያደግን እንደዛ አይባልም። ሸሪዓ ሸሪዓ ነው። ያአላህ ነብዩ አለይሂ ሰላቱ ወሰላም የሰውዳን ወንድም ሰውዳን እንዳያይ እኮ ነው ያደረጉት። ሰውዳን የሰውዳ አባት ላይ ዘመዓ ላይ ሌላ ሰው በዝሙት ከሱ ባሪያ ይወልዳል። ተመልከቱ፣ ባሪያው የሰውዳ የአባቷ ባሪያ ናት፣ ሴቷ ባሪያ የሰውዳ የነብዩ አለይሂ ሰላቱ ወሰላም የሚሳቸው አባት አንዲት ባሪያ ነበረችው። ከዚች ባሪያ ይናናት የሰውዳ የአባቷ ባሪያ ናት። ገባችሁ አይደል? ከዚህ ባሪያ ሌላ ሰው ዝሙት ሰራና ወለደ። ሲወለድ ነብዩ ጋር አለይሂ ሰላቱ ወሰላም ተጨቃጭቀው መጡ። የማን የሰውዳ ሌላ ወንድም ነበረ። ይቺ ባሪያ የወለደችው ልጅ የአባቴ ባሪያ ስለሆነች ልጇም በአባቴ መቆጠር አለበት አለ። ሌላው ደግሞ አአ ይኸው ያ ረሱላህ እንዴት እንደሚመሳሰሉ ወንድሜን ቁጭ የኔ ወንድም ነው የወለደው ለኔ ነው ልጁ የሚገባኝ አለ። ተጣሉ። ነብዩ አለይሂ ሰላቱ ወሰላም ተርግተው መልስ አልኢብኑ ሊልፍራሽ ልጅ የሚገባው ለባለ አልጋው ባለቤት ነው። ይህ ማለት ለባለ ለባለ ባሪያው ወልዛኒ ወልልአሂር አልሐጀሩ ለዝሙተኛው ደግሞ ድንጋይ መቀጥቀጥ ነው የሚገባው። ለማን ፈረዱለት? ለሰውዳ አባት ሆነ አይደል ያሉት? የማን ወንድም ሆነ ያሉት? የሰውዳ ወንድም ሆነ። አልገባችሁም? ይኸው የሰውዳ አባት አንድ ሴት ባሪያ አለች። ስሙ በትክክል ለሹብሃ ዑለማዎች የሚያመጡት ምን ያክል ከሹብሃ እንደራቁ ምን ያክል ሴቶች ጥንቁቅ እንደነበሩ በነብዩ ሰለ ሰውዳ አባቷ ምን ነበረው? አንድ ባሪያ ነበረ። ከዛች ከሰውዳ አባት ባሪያ ሌላ ሰው ዝሙት ሰርቶ ተወለደ። አልገባችሁ? በአንተ ኒካህ ስር አዘን አላህ ሚስል አንድ ሰው ዝሙት ሰርቶ ከሚስትህ ቢወልድ ልጅ ማን ነው? የእሱ አይደለም በዲኤንኤ እንኳን ቢረጋገጥ እኮ አይሆንም። በሸሪዓ ያንተ ነው፣ በቃ አልኳል። ይሄ ማለት ነው በኒካህ ስር ላለው ነው ልጅ የሚሆነው። ዝሙ ሰርቶ ይመጣሉ፣ ከሌላ ይወልዳሉ። ከሌላ ይመስላል ይሄ ልጅ ይባላል አይደል? ይሳሳታሉ፣ ይወልዳሉ። ሲወለድ የባለ ኒካህ ሆነው ልጅ እንጂ ዝሙት የሰራው ሰው አይደለም። ቢረጋገጥ እንኳ ራሱ አይሆንም። ይኸው የሰውዳ አባት ምን ነበረው? ባሪያ አለችው። ባሪያው ከሌላ ዝሙት ሰርተውባት ወለደች። እንትን የሰውዳ ወንድሟ ወንድሟ ማለት ነው። አባቴ ሞቷል። ይቺ ባሪያ የአባቴ ባሪያ ናት። የሰውዳ ወንድም ነው የሚከራከረው፣ ሌላ ትልቅ ወንድ ይቺ ባሪያ የአባቴ ባሪያ ነበረች። ከዝሙት ወለደች፣ ከዝሙት ወለደች። ተወለደ፣ የዝሙት ልጅ ነው። ያንኛውም የኔ ወንድም ነው፣ ዝሙት ቢሰራም የኔ ወንድም ነው የወለደላት፣ ስለዚህ ይገባኛል እያለ ነው። እኔ ደግሞ የአባቴ ባሪያ ስለሆነች ልጁ ወንድሜ ነው፣ የራሴ ነው ብዬ ነው የምከራከረው አለ። ነብዩ ጋር ተከራከሩ። ለማን ፈረዱ ነብዩ አለይሂ ሰላቱ ወሰላም? ለሰውዳ ለወንድ ለሰውዳ አባት ተፈረደ ልጁ ማለት ነው። ስለዚህ ያ ልጅ ምን ሆነ ለሰውዳ ወንድሟ ነው አይደል? እና ምን አሉ ነብዩ አለይሂ ሰላቱ ወሰላም ይሄ ልጅ በአባትሽ ፍራሽ ላይ ስለተወለደ የአንቺ ወንድም ነው እየፈርጃለሁ። እውነታውን ደግሞ ስንመለከት አከሌን ይመስላል ያዝሙት የሰራውን ሰውዬ። ስለዚህ ወንድምሽ ነው ወንድምሽ ነው፣ ግን እንዳትገላለጭ ወላሂ ከዛም በኋላ ብሎ ከደረሰ ሰውዳን አይቷት አያውቅም ያለች ሰውዳን እህቱን አያውቃትም። እስከዚህ ድረስ ይጠነቀቃሉ። እንኳን አጎት ልጅ አጅነብይነቱ በቁርአን በሐዲስ የተነገረ ግልጽ የሆነ ዝምድና ዝምድናችን እኮ እንነግራቸዋለን። ዘመዴ ነህ፣ ስጋዬ ነህ። ግን አንድ ነገር ምን እንዳለ ታውቃለህ? አንተን አስደስቼ እዚህ ዓለም አንተን ከማስደስትና አላህን ከማስቀይም በቃ ተረጋግ። ሸሪዓ ነው አይፈቀድም። ስለማይፈቀድ ብቻ ነው አላህ አልፈቀደውም። ወላሂ አላህን አስቀይሞ የሰው ፍቅር የፈለገ ሰው አላህ ይጠላዋል፣ ሰውየው ይጠላዋል። ለምን ቁሉቡ በኒ አደም በይነ እስቢዐይ ረብ በጌታ እጅ ስር ነው። ምን የሰው ልጆች ልቦና ይቀልቡሃ ከይፈሻ ይቀይርብሃል፣ ነገ ላይ ይቀይርብሻል፣ ነገ ላይ ተጠንቀቂ። ወላሂ አንተም ያተችልኝ ሰላም እንዳትል አሰላሙ አለይኩም በላት። ያ አይደለም የተከለከለው ሰላምታው አይደለም አትጨብጥ ነው። ክልክል ከሆነ ክልክል ነው። እነማን ናቸው የሚፈቀዱት? እነማን ናቸው የሚከለከሉት? አንድ እንኳን በአማርኛም ተተርጉሟል። አጅነቢይን ካወቅክ በኋላ አጅነቢይ ማንም ጋር አትቀርም አትቀርም። ምንም እኮ አይደለም። ዘመድ ከሆነ ያጎቶች አብሮ አደግሽ ከሆነ ነገር በቃ ሸሪዓው ይከለከላል። ከለከለ እኛ በቀላል አንመለከተው። መጨበጥ ማለት ምንም አይደለም። ይሄ እኮ ተውሂድን ያጠፋል ማለት አይደለም። ግን የምንወጀ የምንወነጅለውን ማነስ ሳይሆን የምንወነጅለውን አካል እንመልከት ነው የሚሉት ዑለማዎች። ሀያሉ ጌታ ጋር ነው የምንጋጨው። عفوا ተጠንቀቅ። لكن ነገር ግን لا يجوز አይፈቀድም ላለ ሴት ልጅ أن تظهر ግልጽ ልታወጣ حليها ጌጧን للرجال ለወንዶች غير المحارم ዘመድ ከሆኑት ውጭ ላሉት ማሳየት አይፈቀድላትም። بل እንዳውም تستره ተደብቀው ሁሱሰን በተለይም በተለይም ሴት ልጅ ጌጥ አድርጋ ተኳኩላ ስትወጣ በተለይም በተለይም በኒቃቡ ላይ ራሱ አንዳንድ ኒቃቡን ይህንን ይከፍቱታል። ከላይ ያለው አይን የሚወጣበት አለ አይደል በውስጥ ላይ ክህላል ይህ ራሱ አንድ ረስታን ሰጅለ ይህም ጥንቃቄ ማድረግ ያለብን ነገር ነው። እንደውም ሙሉውን እኮ ነው ዑለማዎች ሙሉውን ቢቀር ስትወጣ ትለቀዋለች። ከለበሱ ሰነት እያንዳንዷም ጥንቃቄ እንደዚህ ለጥንቃቄ ነው የሚለብሱት እኮ ለምንድን ነው? ሰው እኮ እኩል አይደለም አይደል? ኒቃብ የለበሰችና ታች ያለው እኩል አይደለም፣ ደረጃው ይለያያል። እዛ ከደረሰ ደግሞ ቶፕ ላይ በቃ ከምን ደረሰ ጓንታም መልበስ وأما صبغ لكن لا يجوز لها أن تظهر حليها للرجال غير المحارم بل تستره خصوصا عند الخروج ستوطأ من البيت كبيتا بتلي ستوطأ والتعرض ስትጋለጥ ሊነበር ሪጃል ለወንዶች እይታ ምልከታ ውስጥ ስትጋለጥ ኢለይሃ ወደ እሷ የዛን ጊዜ መደበቅ አለባት። ምኗን ጌጧን መደበቅ አለባት። ይሄ ማለት ምን ማለት ነው? ከሂጃቡ አስር ለብሰው ሲል ከሂጃቡ አስር ነው። ጌጧ ጌጧ አይደለም፣ አትልበሰው አይደለም፣ ትልበሰው ማንም የሚያየው ለማስቀምጣው ምትይዝ መልበሳ ለመልበሳ ልዩነት የለም። ውጭ ላይ የምትወጣ ከሆነ ጌጧን ነገር አታሳይ፣ ጌጧን ነገር እንዳታሳይ የተጠንቀቅ አደራ። የአላህ ትእዛዝ ነው፣ የሰዎች ውሳኔ አይደለም። በህግ የተደነገገ አይደለም። አላህ ነው ያዘዘው፣ ነብዩ ናቸው ያዘዙት። ወደድንም ጠላንም መቀበል አህለወሰለም በደስታ በእርካታ እንቀበለው። አልዓለሙ ተንቀጠ ዓለም ትቆረጣለች። ወነህኑ ሰለሙን እንሞታለን አላህ ፊት እንቀርባለን። ያንን ጊዜ ነው እንጂ ማሰብ ያለብን የዛሬን ወጣትነት፣ የዛሬን ደስታ፣ ዛሬ ላይ እኔም ተገድቤ እንደዚህ አይደለም ወላሂ። ላ የቁሉ هذا ሀዛ ላ የቁሉ ልዓሊም ሀዛ ላ የቁሉ መን አይልም። ይሄ ስለዚህ ሚነል በይት ከቤቷ ስትወጣ እንደል ኹሩጅ ሚነል በይት ወተዓሩፍ ስትጋለጥ ሊነዞሪ ሪጃል ለወንዶች መልከታና እይታ ስትጋለጥ ጥንቃቄ ለምን ሊአነ ዛሊክ ምክንያቱም ይህ ፊትና ፈተና ነው። በጣም ፈተና ነው። የጣጌጣን ለብሳ ልብስዋን ተጠቅልቃ ምን ምን የምትወጣና ሱብሃን አልሐይ ለዚህ ስንት መቃጠል ነው። ራሷም ሸጣን ትገዛለች፣ ሰውንም ትቀጣለች። መጀመሪያ እዚህ ደረጃ እኮ ዝሙት ደረጃ የሚደረሰው ስቴፑ መጀመሪያ መታየት ነው። የመጀመሪያው ከፍ የሰይጣን ቀፍ ምንድነው? ምልከታ ነው። እሷም እሱ ይወድቃሉ ሳይሆን ወቀድ ኑሂየ ተከልክላለች ሴት ልጅ እስከምን ደረጃ ነው የተከለከለችው በቁርአን አምቱስሚ አርጃለ ወንዶችን ከማሰማት ተከልክላለች ምንን ከማሰማት ሰውተ ሁልይሃ የጌጧን ድምፅ ወላ የድሪብነ ቢአርጁልህን ያለው ይሄ ما ማ من ሚን የተደበቀው ጌጣቸው ገሃድ እንዲወጣ ድምፅን ሲያሰሙ እያደረጉ መሄድ የለባቸው ለምን የጌጡን ድምፅ ሲሰማ ይነዝረዋል። ሌላ ነገር ውስጥ ይገባል። እንደዛ እንዳይፈጠር ነው። ከዛ ፊትና ፊትና የተከለከለ ይሄ ነው። ከልብስ ስር እኮ ነው ያለው ጌጡ። ቢገለጥና ብታሳየው ከፌል እኮ ማሰብ ያለው ያክል ጥንቃቄ እንዳደረገ ሰው ሁልያ የጌጧን ድምፅ አለዚ ያ ያ ጌጥ ሲሪጅሊሃ እግሯ ላይ ያለ ተህቲያ ከልብስ ስር ታስተ ፈከይፈ አረደት ነው ቢልሑልይ በጌጥ አዛሂር ግልጽ በወጣው ጌጥ እንዴት ነው እንዴት ነው ሐራምነቱ እስኪ አስቡት እያሉ ነው። ተባባናል። ተመልከቱ። አሁን ኳኳ ጫማ አውራቱ አይፈቀድም። አንዲት ሙስሊም አንዲት ንጹህ ሙእሚን ይህን የሚያደርጉት በቃ የለም አልቆላቸዋል ምናምን እያልኩ አይደለም። ገና እየተመካከርን ነው ያለን፣ እያደግን ነው ያለን። በዲናችንም ገና እየተማርን ነው ያለን። ቋ የሚል ጫማ አትለብስም። ማዩሐውሉ አዕናቅ ሪጃል የሰዎችን የወንዶችን አንገት የሚስብ ነገር አታደርግም። ሴት ልጅ ፊትና ነው የተፈራው። እዚህ ወቀርነ ፊ ቡዩቲኩነ ያለው አደጋ ይመጣልና ነው ከጀርባ ወላሂ ማ ተረክቱ ባዕዲ አበረ አለ ሪጃል ምን ኒሳ ነቢ ሰለላሁ ዐለይሂ ወሰለም ምድር ላይ ትቼ የሄድኩት አንድ የሚያሰጋ ነገር ትቼ አልሄድኩም ከሴት ልጅ የበለጠ በወንድ ልጅ ላይ አደጋ ነገር ትቼ ከኔ በኋላ የቀረ ነገር ቢኖር ሴት ልጅ ናት شبكة عصون عندك يعني هذا الفصل الثالث كفل صوص أحكام حكمة النعلم تختص يملي بالحائض سلا سلا حجابه يمتعلم على راسه مثال سلا جيتو على بابه سلا من راسه مثال على السلا اللي فكرينه إن شاء الله أحكام أهون أحكام شنو من نقرأ تختص يملي بالحائض بحيض زوريا يمنع تنسنه والاستحابة بدل الشهادة والنفاس بدل الجسد حائض ደም ነው። ወርሃዊ ደም ነው። ወሩን ጠብቆ ደውሩን ጊዜውን ጠብቆ የሚመጣ ደም حيض ይባላል። እስቲሃባ በበሽታ ምክንያት የሚመጣ ደም ነው። በህመም በተለያየ ጉዳት የሚመጣ ደም እስቲሃባ ይባላል። نفاس ማለት ደግሞ በልደት የሚመጣ በመውለድ የሚመጣ ደም ነው። እነዚህን እንመለከታለን። ሐይድ፣ እስቲሃባ፣ ኒፋስ ተጓተናል። እነዚህን እንመለከታለን። ሴቶች በተለይ ትኩረት አድርጉበት። አልሐይዱ ሀይድና ወአህካሙ ፍርዶቹ ሀይድና አህካሞቹን እናያለን። ሀይድና አህካሞቹ አልሀይዱ ሀይድ ማለት ፊሉጋ በዲክሽነሪ ትርጉም በዲክሽነሪ ቃሉ ሀይድ ማለት ምንድነው ትርጉሙ ከተባለ ወሰየላኑ ነጉረት ማለት ነው። መፍሰስ ማለት ነው። ሀዳ ማለት ቢማዕና ሳለ ማለት ነው። ሳለ ማለት ምንድን ነው? አጎረሰ፣ ፈሰሰ ማለት ነው። ፈሰሰ ማለት ነው። ሀይድ ማለት ነፍሰስ ማለት ነው። በቃ ለደም ብቻ ሳይሆን ለማንኛውም መጠቀም እንችላለን ማለት ነው። በምን በቋንቋ ደረጃ አልተግባባን። ሀይድ ማለት ምንድን ነው ከተባለ ምንድን ነው የምትሉት? ወሰየላ ነው። ምን ማለት ነው? ሰየላ መፍሰስ ማለት ነው። حيض ማለት እሺ። والحيض شرعا በሸሪዓ ደግሞ በቁርአን በሐዲስ በኢስላም አገላለጽ ደግሞ በሃይማኖታዊ አገላለጽ حيض ማለት دم ደም ነው። حيض ማለት ደም ነው። يخرج የሚወጣ ደም ነው፣ የሚፈስ ደም ነው። من قعر ከውስጥ ረሒሚል መርአ ከሴት ልጅ ማህፀን قعر ማለት ርቀት ጥልቀት ማለት ነው። ለውቅያኖስ قعر ማለት ታስር ጥልቀት ማለት ነው። ሚን ቃዕሪ ከውስጥ የሚወጣ ነው። ረሒሚል መርአ ረሒም ማለት ምን ማለት ነው? ረሒም ያ ሲኖርበት አዛኝ ማለት ነው። ረሒም ማለት ምን ማለት ነው? ማህፀን ማለት ነው። ደሙን ደም ነው የኽሩጁ የሚወጣ የሚፈስ ሚን ቃሪ ከውስጥ ረሒም ልመርአ ከሴት ልጅ ማህፀን ውስጥ የሚወጣ የሚፈስ ደም ነው። ፊአውቃቲን በጊዜያት ነው የሚፈሰው። ማዕሉማ በታወቁ ግዚያት ነው የሚፈሰው። ይህ ደም በታወቀ በተገደበለት መጠን ጊዜውን እየጠበቀ ፔረ አለው። በዛ ነው የሚፈሰው። ደሙን የኽሩጁ ሚን ቃሪ ረሒም في اوقات በጊዜያት معلومه በታወቁ ጊዜያት ነው የሚፈሰው። ምን ገይሪ መረብ ያለምንም በሽታ ወላ ኢፋባ ያለምንም ጉዳት የሚፈሰው ደግሞ ተፈጥሯዊ ነው ማለት ነው። ተግባባናል። ያለምንም ምክንያት ነው። ያውቃት ማዕሉማ በየወሩ ወይ ስድስት ቀን ነው የምታየው ወይ ሰባት ቀን ነው አንድ ወይ ሶስት ቀን ወይ አስር ቀን ሀድ የለውም። ነብዩ አለይሂ ሰላቱ ወሰለም አላስቀመጡም። ግን ሲያስቀምጡ ዑለማው ፉቃዎች የሚያስቀምጡት አንድ ቀን ይኖራል፣ ሶስት ቀንም ይሆናል፣ ስድስት ቀን ወይ ሰባት ቀን ይሆናል፣ አስር ቀንም ይሆናል። فقهاء شكنا يرقي الناس ولكن النبي عليه الصلاة والسلام حد على سنة إلا في القرآن من كروان لنا هو إن شاء الله والحيد شرعا دم دم يخرج يميوت من شعر كوس فرح من المرأة كشكل ما حصل في أوقات المعلومات بتوسن جزيات من غير مرض يا لا حمل ولا إصابة يا لجودة يميوت نورمال نورمال نورمال وإنما هو يهدم شيء نجرنا جبل الله አላህ የፈጠረ የሆነ عليه ከዚህ ደም ላይ በናፊ አደም የአደምን ልጆች በዚሁ ላይ ፈጥሯቸዋል። የርኩስነት የመረገም ውጤትም አይደለም። ምንድን የሚሉት? ቅጠሉን አትብሉ ሲባሉ እሷ የበላች ምን ሆነ? ሀይድ ሆነባት። እሱ የበላው የተለያየ ነገር ነው። ለይሰ ለሁ ሰነድ አፋሲ የሆነ ሰነድ የለም። እስራኤል እያዝ ነው እያዝ በሰበስን የሚለው ወኢነማ ሁ የነሱ እነሱ ጋር ትሰሙታላችሁ ይሄን ይሄን ብቻ ይነግሯቸዋል። ይሄን ልጅ ወር የሆነባት ምን አድርጋ ነው ጀነት ላይ አስብል የተባለ ቅጠል ውጣው ነው ምናምን የሆነ ነገር ይላል ወይ ተረግማ ነው የመረገም ውጤት ምናምን ያደርጉታል። ወኢነማ ሁ ይህ ሸይኡን ነገር ነው አሉ ጉዳይ ነው። ወኢነማ ሁ ሸይ ሀይድ ማለት ኢነማ ሁ ሸይኡን ነገር ነው። ምን አይነት ነገር ነው? ጀዓለላህ ጀበለላህ አይ ኸለቀላህ አው ፈጠረላህ አላህ የጸበየበት ባህሪ ነው። አላበናቲ አደም በአደም ልጆች ላይ ጸባይ አድርጎ የፈጠረው ባህሪ ነው። አላህ ጀበለላሁ አላህ ጥራ አድርጎ ፈጥሮታል። አላበናፊ አደም በአደም ልጆች ላይ የአደም ሴት ልጆች ባህሪ ሆኖ እንዲቀጥል አላህ አድርጎታል። ጀበለላሁ ምን ማለት ነው? ጀበለላህ ጠባ አድርጎ ፈጥሮታል ነው የምትሉት። ቢማዕና ኸለቀ አላህ ፈጠረ አላህ አለ አይደል? ያንን ብቻ ሳይሆን ጀዓለሁ ሲፈተን ማለት ነው። ባህሪ አድርጎታል። ባህሪ አድርጎ ፈጥሮታል። ጀበለላሁ አላህ ባህሪ አድርጎ ፈጥሮታል። አላበናቲ አደም በአደም ሴት ልጆች ላይ ሴት ልጆች ላይ ፈጥሮታል። ወይነማ ሆ ሸይኡን ነገር ነው። ሀይድ ማለት የሆነ ነገር ነው። ምን ነገር ነው? ጀበለ አላሁ ዐለይህ በሱ አላህ ፈጥሯል። ጸባ አድርጎ ፈጥሮታል። በናቲ አደም የአደምን ልጆች ባህሪ አድርጎ ፈጥሮታል። ነቢዩ ዓለይሂ ሰላቱ ወሰላም አይሻ ዑምራ ሊያደርጉ እየሄዱ እያለ መንገድ ላይ ሀይድ ታያለች። አለቀሰች። ሊማዛ ተብኪ እነማ ሀዛ ሸይኡን ከተበህ ላህ አላ በናቲ አደም በአደም ልጆች ላይ አላህ የወሰነው ውሳኔ ነው። ምን ያስለቅስሻል? አይዞሽ ከአንቺ መጀመሪያ እኮ አይደለም ሐይድ ብለው አረጋግጧል ነብዩ አለይሂ ሰላቱ እሺ ለምን ተፈጠረ? ኸለቀሁላህ አላህ ፈጠረው ይህንን ሐይድ ይህንን ሐይድ አላህ ፈጠረው ፍርሒድ ማህፀን ውስጥ ፈጠረው። ለምን መሰላችሁ? ሊተግዚየቱል ወለድ ህፃኑን ልጅ ቀለብ እንዲሆነው ነው። ፍርሒን ማህፀን ውስጥ ያለውን ልጅ ቀለብ እንዲሆነው ነው። ለህፃኑ ልጅ ቀለብ ህፃን ልጅ በልቶ ጎርሶ እንትን ሀብም የሚያደርግበት የለም አይደል? ጨጓራ ምን ምን የለው የተዘጋጀ ምግብ በእናቱና በእምብርቱ መካከል የተገናኛለ ይሄዳል። ለዚህ ነው እርጉዝ ሴቶች ፋይዳ ያለው እዛው ቀለብ ሆኖ ይቀራል ማለት ነው። አባባ አታውቁት ብላችሁ እነሱ እናንተ ምን በጣም ነው የተረዳሁት። ወኢነማ ኸሸኡን ጀበለ አላሁ ዐለይህ አላህ የፈጠረበት ጸባይ ነው። በናፊ አደም የአደም ልጆችን የፈጠረበት ጸባይ ነው። ኢነማ ሁ እሱ ስትሉ ማን ላይ ነው የሚመለሰው? ሀይድ ላይ ነው። ሁወ ማለት ሀይድ ሀይድ ከለቀሁሉ አላህ ፈጠረው ሀይድን ሲረሒም ማህፀን ውስጥ ፈጠረው አላህ ሀይድን ሊተግዚየት ልወለድ ለህፃኑ ልጅ መቀለብ እንዲሆን ተቅቢያ መቀለብ ማለት ነው። አልወለድ ህፃኑን ጽንሱን ለመቀለብ ጀኒን ይባላል። በሌላ ሊተግቢየቲል ጀኒን ጽንሱን ለመቀለብ ሲል ነው አላህ ሲረሂም እዛ ማህፀን ውስጥ ያለውን ጽንስ ለመቀለብ ነው። ሀይድን የፈጠረው ለዚህ ነው። ህፃኑ በሌለ ጊዜ ምን ይሆናል? ወደ ውጭ ይወጣል አይደል? ህፃኑ ባለ ጊዜ ይሰራል። ቀለብ ነው በአላመት አልዓፊያ አንደኛ አፊያ ነው፣ የጤንነት መገለጫ ነው ሀይድ ማለት ውርደት፣ ውድቀት፣ እርኩስነት፣ ምን መረገም አይደለም። ሽኡን ዐዚም ትልቅ ነገር ነው። አላህ ዓላማ አለ፣ አላህ ሕክማ አለ ሲፈጥረው ነገር እንደዚህ ፍረህም የተግቢየት ወለድ ህፃኑን ልጅ ለመቀለብ ፍረህም ማህፀን ውስጥ ወቅት አልሐምል በእርግዝና ጊዜ ثم يتحول እንደገና ደግሞ ይቀየራል ለበነን ወደ ወተትነት ይቀየራል بعد ولادته ልጁ ከተወለደ በኋላ አሁንም የተለያዩ ምግቦች ወደ ደምነት የሚቀየሩ ምግቦች ወደ ምንነት መሄድ ይጀምራሉ፣ ወደ ወተትነት ይሄዳሉ። ወደ ሀይድነት የሚከማቹና የሚሄዱ የነበሩ ንጥረ ነገሮች ወደ ወተትነት ይሄዳሉ። هذا بلغ إليه الأطباء አጥባዎችም የደረሱበት ነው። ለተግቢየቱል ወለድ መሆኑ ግልጽ ሆኗል። አጥባዎችም የደረሱበት ነው። ዶክተሮች፣ የሕክምና ባለሙያዎች ግልጽ ነው። ثم يتحولوا ምን ማለት ነው የተሐወሉ ይቀየራል ለበነን ወደ ወሰትነት ባዕደ ውላደቱ ጽንሱ ከተወለደ በኋላ አሁንም የወለደች ሴት ቶሎ ቶሎ ሀይድ ማየት እድሏ የተመናመነ ነው። ሀይድ ቶሎ ቶሎ አታይ። ንጹህ ያላገባችው ትዳር የሌላት ምን እሷ ናት ሀይድ ሁልጊዜ የምታይ ጊዜውን ጠብቆ የሚመጣው ስለዚህ ለምታህላው ለምታይ ያልወለደችና ያላረገዘች ማለት ፈኢዛ ለም ተኩን ልመርአ አንድ ሴት ልጅ ካልሆነች ፈኢዛ ለም ተኩን ልመርአቱ አንድ ሴት ልጅ ካልሆነች ሐሚለን እርጉዝ ካልሆነች ወላ ሙርዲዓን አጥቢም ካልሆነች በፊየ ይቀራል ይቀጥላል ሀደ ደሙ ይህ ደም ይቀጥላል ላሙፈሪፈ ለሁ የሚያስወግደው ነገር የለምና ይቀጥላል ፈኹሩጁ ይወጣል ፊ አውቃት ማዕሉማ በተወሰኑለት ጊዜያት ጠብቆ ይወጣል ምን የለምና ምን የለምና የሚሄድበት የለም ላ መፍረፈው ላ ሙሰርፈ ለው የሚያንቀሳቅሰው እንዲሄድ የሚያደርገው ወይንም መሄጃ የለውም። ጽንስም የለም አላረገዘችም። ፈኢን ተኩን ልመርአ ሴት ልጅ ካልሆነች ሐምለ እርጉዝ ነፍሰ ወላ ሙርዲዓን አጥቢም ካልሆነች በቂያ ይቀጥላል። አገደሙ ይህ ደም ይቀጥላል። ምንድነው ይቀጥላል ማለት ምን ማለት ነው? ይወሰር ማለት ነው። ለሙሰርፍ ላመስረፈ ለሁ መሄጃ የለው ወይም ያንቀሳቀሰው ነገር የለም መሄጃ የለው። ስለዚህ ፈያኽሩጁ ይወጣል ይሄድ በእውቃት ማዕሉማ በተወሰነለት ጊዜ በተገደበለት ሰዓት ይወጣል። ቱዕረፉ ትታወቃለች። እቺ ጊዜ ደግሞ ብልዓዳ በተለምዶ አስተዋቁታል ሲሆን በዚህ ቀን አልተባለም። ሸሪዓ አንደኛ አደንግጎ አላስቀመጠን። በዚህ ነው በዚህ ነው በቁርአንም የለም በሐዲስም አልተቀመጠም። ነብዩ አለይሂ ሰላቱ ወሰለም ይህን አክል ቀን አላሉ። የሴቶች እንትን ይለያያል። እነ ሻፊዒ የራሳቸው የተናገሩት አለ ብል እስትቅራእ ቢተተቦ በመከታተል አብዛኛው ሴት አቀሉል ሐይድ ወአክሰሩሁ ወጋሊቡሁ እያሉ የሚነግሩን ቢተተቦዕ ነው ደሊላቸውን ሸርሑ ላይ ሲናገሩ ምን ይላሉ هذا وجدناه بالاستقراء والتتبع ነው የሚለው በመከታተል ብዙ ሴቶችን አስር ሴቶችን ይጠይቁና አሁን ፐርሰንት እንደሚወጣው ማለት ነው አንድ አስር ሴቶችን ይጠይቁና ስድስት ስድስት ቀን ያለን ካሉ አብዛኛው ከስድስት በላይ ያሉት ስድስት ስድስት ቀን ወይ ሰባት ቀን የሚያዩ ከሆነ ወጋሊቡ ኒሳኢ ብዙሃኑ ሴት የሚያዩ ስድስት ቀን ወይ ሰባት ቀን ነው እዛ ነው ነው ተተቦዕ ነው ደግሞ ምን ነው አለ ተሳስተዋል አይደለም ሸጥ የሚለው ተስተም አይደል? ስድስት ቀን የሚያይ አብዛኛው ጊዜ ስድስት ቀን ሰባት ቀን ያለው በየወሩ ሀያ ሶስት ቀን ሀያ አራት ቀን ንጹህ ይሆናል። አንድ ቀን የሚያይ ይኖራል አይደል? አስርም ቀን የሚያይ ይኖራል። ዘጠኝ ቀን ስምንትም ቀን የተለያየ ነው። ገደብ የለውም። ገደብ የለውም። እንትን ባይ አለ ማለት የምትቀሩት ብሉግ ላይ ጀምዕ ምናምን ነገር አድርጋችሁ ከሆነ የተለያዩ እንትኖች ስላሉ ሐዲሶች حديث ضعيف حديث صحيح لقنا لي حديث هنا كان مما قالنا هاي اللي من ملالنا ميزان جمع ممكن نقول فإذا لم تكن المرأة عند سيرلس كالهونت حاملا أرجوز كالهونت ولا مرضعا عقلين كالهونت بقي يتقبل هذا الدم يهدم لا مصرف له إن يهدم سلالنا سيخرج وقال في أوقات بجزيات معلومة በተወሰነለትና በተገደበለት ሰዓት ቱዕረፉ ይታወቃል። ይህ ጊዜ ደግሞ ፊልዓዳ በተለምዷቸው ያውቁታል ሴቶች አው ደውረት ሸህርያ ወይንም ወርሃዊ ፔረድ ይባላል። ደውራ ማለት ፔረድ ማለት ነው። ወርሃዊ ፔረድ ይባላል። ደውረት ሸህርያ ወርሃዊ ፔረድ በመባል ይታወቃል። እነሱ ያውቁታል ያውቁታል። በዓዳ ይታወቃል መሰለኝ አይደል? አገባችሁ? ግን በአየር ላይ ከላይ ከላይ ገብታችኋል። አረብያው ገብታችኋል። አስኑ ለዚ እድሜ ከሒዶ ፊህል መርአቱ ሴት ልጅ ሀይድ የምትጀምርበት መነሻ እድሜ አስኑ እድሜ አለዚ ይህ እድሜ ከሒዶ ፊህል መርአ ሴት ልጅ ሀይድ የምታይበት ከሒዶ ሀይድ የምታይበት ፊህ መርአቱ ፊህ ሀይድ የምታይበት ጊዜ እናያለን። ጋሊበን በአብዛኛው ማለት ይቻላል ከ ፐርሰንት በላይ እስከ 75 ፐርሰንት አካባቢ ያለች ሴት ልጅ አቀሉ ሲኒን የመነሻ እድሜያቸው አነስተኛው እድሜ መነሻው minimum ኡ እድሜ ተሂዱ ፊህ መርአ ሴት ልጅ ሀይድ ልታይበት ሰጠነች ከተባለ تسع سنين ዘጠኝ ዓመት ነው። መጨረሻው ኢላ 50 ሰና እስከ 50 ነው። ከአንተም መልስ ይኖራል። መነሻው ስንት ዓመት ነው? ዘጠኝ ዓመት ላይ ነው። ግን ሁሉ ሁሉ ዘጠኛ ያሉ ማለት አይደለም። ካዩ ሴቶች ከታዩ ዘጠኝ ዓመት አቀል መነሻው ይችላል። መነሻው ለሴቶች ይሄ አቀል الحይድ መነሻ غالبا ይሄ ነው የሚያዩት ዑለማዎች። ይሄ ነው የሚታየው በሰባት በስድስት በምን ቢመጣ እንኳን የለም በቃ የለምም ማለት እንችላለን። አቀሉ አብዛኛው ሴት አቀል መነሻቸው ከዘጠኝ አቀሉ መነሻቸው ከዘጠኝ መጀመር አተጓጣን አቀሉ ስኒን አነስተኛ እድሜ አቀሉ ስኒን አነስተኛ እድሜ ሰሒብ ፊል መርአት አንድ ሴት ልጅ ሀይድ ልታይበት የምትችለው ትስዕ ስኒ ዘጠኝ ዓመት ነው ወላ ኸምሲነ ሰና እስከ ሀምሳ ዓመት እስከ ሀምሳ ዓመት ድረስ ይቀጥላል ሀይባ ከሀምሳ ዓመት በኋላ ማርገዝ የማትችል መውለድ መሻባት ያለባት በስንቶች ነው ሀያ ባርጋ قرآن من هلال ولا قال تعالى الله من هلال واللائي إن الزاد يقصنا تسفى يقرطه من المحيد أي من الحيد ما من المحيد ما من كلام الليل عند من المحيد أي من الحيد كحيد تسفى يقرطه من نسائكم كفيت ساتو إن ارتبتم ولا قبل تعرف جبت فعدتهن ينسو عدة أطوماتا ثلاثة أشهر ሶስት ወር ነው። ሶስት ወር ነው። ምን የቆረጡት? ከሀይድ ተስፋ የቆረጡት። ያ ማለት ከስንት ዓመት በላይ ያሉት ማለት ነው። ከሀምሳ ዓመት በላይ ያሉት አብዛኛው የግድ እድሜውን አይደለም የምትቆጡ ከአርባ ዘጠኝ ከአርባ አምስትም ሊሆን ይችላል። ከአርባ ሁለትም ነው የሚሉት አይደል? ሳይንስ ላይ ከአርባ ሁለትም ከአርባ ሶስትም ከአርባ አምስትም ሊሆን ይችላል። ከአርባ ዘጠኝ ከሀምሳ እስከ ስልሳም ሊወጣ ላይችል ይችላል። ግን አብዛኛው ሴት ሀምሳ ላይ ነው የሚቀጥል ያለው ብዙዎች አርባ አምስት ላይ ቀጠለች ማለት ነው። ወላኢ እነዛ የኢስማ ተስፋ የቆረጡ ሚነል መሒድ ሀይድ ከማየት ተስፋ የቆረጡ ይላል አላህ ሚን ኒሳኢኩም ከሚስቶቻችሁ ተስፋ የቆረጡትን ስትፈቷቸው የሰብቱም በሆነ ምክንያት ስትፈታቱ ስትፈቷቸው ፈዕደቱሁን የእነሱ ዕዳ ሌላ ባል ለማግባት ማለት ነው። ዕዳ ስለዘለም አንድ ሴት ልጅ ተፈታ እንደተፈታች ሌላ ባል ቢመጣ ማግባት የለም። ምን ያክል መቀመጥ አለባት? ሶስት ታክሲር ውስጥ ነው የምትገባው። አንድ ሴት ልጅ ተፈታኝ ባልታገባ ተፈታኝ ባልታገባ ትፈልጋለች። ሶ ይህቺ ሴት ሀይድ ካለች አታይ። ይህን ጥያቄ ነው የምታነሳው። አይ ከሀይድ ተላልፏታል። ሰንታ ከሀይድ ተላልፏታል። ሀይድ አታይም? አዎ አቋርጣለች። በቃ ወላ የእስነ ምን ልመሒድ ነፈጥም ፈዒደቱሁነ ثلاثة أشهر ብሏል። ሶስት ሶስት በሶስተኛ ወሯ ታግባል ፈጸሙ ሀይድ ታያለች ከሰባልክ ደግሞ ሀይድ ታያለች አዎ ሀይድ የምታይ ከሆነ እርጉዝ አይደለችም አዎ ሀይድ ታያለች አዎ እንደዛ ከሆነ ሰላት ተፈቁ ሶስት ጊዜ ተስላ ሶስት ጊዜ ሀይድ ትስ ተጓባናል ሀይድ አታይም ሀይድ ታያለች ወጣት ናት እሺ አሁንም ሀይድ አታይም ምን ሆና ህፃን ናት በስድስት በአምስት ይቻላል ደግሞ በስድስት በሰባተኛ ታውቃቸው ተነስተን ቢፈጠር እኮ ነው ሸሪያ ይፈጠራል አይደለም። በስድስት ዓመት ማን ነው አሁን የሚሄደው? ከርቼ ምን ነው ሶስት ሀይድና ሶስት ወር ይለያል። ሶስት ወር ቀኑን የምትቆጥረው። ሶስት ሀይድ እኮ ማለት በጣም ቀላል ነው። አሁን ፈታ አሁን ፈታው ይችላል ሀይድ ብትጀምር አሁን ይጀምራል። አሁን እኔ ጀምራለሁ። ስለዚህ በሁለት ወር ውስጥ ልታይ ትችላለህ። ቁሩ ያለውን ቢማዕነ ልሐይድ ከፈሰር ቁሩ ቁሩእ ያለውን ቢማዕነ ጡሁር ይፈስሩታል። طهر ማለት ልክ ሲፈታት በ طهر ከፈታት አንድ ትሆን ከሰዓት ሐይድ ይሄ አንድ طهر ሆኖ አልተላተራፈ ሙሉ ይህን ሐይድ ደግሞ ከሳምንት በኋላ ትጠራለች። ሁለት ነው። ሌላ ሐይድ ታይና ስትጠራ ታገ በ طهر የፈሰረ በሐይድ ሲፈሰር ደግሞ አሁን ቀጥላ ሐይድ አየ። ሰዓት መፍታት ክልክል አይቻልም። በሐይድ ውስጥ እያለች ልጅ አትፈታም። ከሀይዷ በፊት ፈሳት ሀይዳየች አንድ በል ቀጥላ ትጠራለች። ቀጥሎ ሀይዳየች ሁለት በል ትጠራና ሀይዳየች ሶስት በል ልክ ስትጠራ ታገባለች። ይሄ የቀን በሁለት ወር ውስጥ ሊገኝ ይችላል ሀይድ ከሆነ ሶስት ወር ከተባልክ ደግሞ ቀኑን ነው የምትቆጥረው። ይሄ ማለት ሰላሰተ ቁርና ሰላሰተ አሽሁር ልዩነታቸው ስልት እንትን አይደል አልደረባ እ በህፃንነት አታይም ምን ትቁጠራለች? ሶስት ወር ህፃን ከሆነች ወይ ደግሞ የሀይድ ዘመን ተላልፏ ትልቅ ሴት ሆና ከሆነ አሁንም ሶስት ወር ሀይድ የማያዩ በሶስት ወር ነው የሚቆጥሩት ማለት ነው። ሀይድ የምታይ በሶስት قرء ሆነው አልፋችሁ በቃ ይሄ ነው፣ ሌላ ነገር የለም። እርጉዝ ከሆነች ደግሞ እርጉዝ እርግዝናን በመውለድ ዒዳ የሚያልቀው አልገባችሁም? كتاب العدة ትቀርሳለች። ሀይድ ማታይ ለህፃንነቷ ከሆነ በህፃንነቷ ምክንያት ከሆነ ሶስት ወር ተላልፋት ከሆነ አሁንም ሶስት ወር ሀይድ የምታይ ከሆነ ሶስት قروء እርጉዝ ከሆነች እርግዝናዋን በመውለድ ይሄ ነው ዒዳ የሚያልቀው ሌላ ባል ለማግባት አሁን ገብቷችኋል ባሏ የሞተ ከሆነ ደግሞ አሁን የፈታ ነው ያለ ባሏ የሞተ ከሆነ ሀይድ የምታየውም የማታየውም አራት ወር ከአስር ቀን ነው የምትቆጥረው ሀይድ የምታየውም የማታየውም እርጉዝ ከሆነች ሳ እርግዝናዋን ስትወልድ ነው። እዚህ ላይ ይገናኛሉ። የተፈታችውና ባሏ የሞተበት ተመሳሳይ ነው አፈጣጠራቸው። እርጉዝ ከሆኑ ባሏ ቢሞትባትም ተፈታም ቢሆን እርግዝናዋን በመውለድ ነው ይደዋ የሚያልፈው ሌላ ባለ ነበር ተጓባን ሌላ አህካም ውስጥ ገባን ገብታችሁ አንቺ ችግር የለም ወላ ወላኢ በጣም አግበል ሐላል አብገበል ሐላል عندالله አስቀያሚ ነገር ቢኖር አላህ ዘንድ አስቀያሚ ሐላል ቢኖር እሱ የመጨረሻ ሴት አማራጭ ሲጠፋ ሌላ ምንም አማራጭ ሲጠፋ የሚደረግ ድርጊት ነው እንጂ ትዳር ማለት በትንሽ ሰዓት ተመስርቶ ሲደብር የምንለያይበት አይደል። በጣም አስቀያሚ ነገር ነው። ሰብር ይጠይቃል። ወላኢነት የኢስነ ተስፋ የሚቆርጥ ተስፋ የቆረጡ ምን አልመሒድ ከሄድ ተስፋ የቆረጡ ምን ኒሳኢኩም ከሚስቶቻችን ያሳብቶም ዕደትሁን ዕዳቸው ከፈታችኋቸው ዕዳቸው ثلاثة أشهر ሶስት ወር ነው። واللائي እነዛም ለኔ ሂብነ ሀይድ ጭራሽ አልጀመሩትም። ሁለቱንም ነው የነገረን። ማንና ማንን ይመስላችኋል? ሀይድ ያልጀመሩ ህፃናት እነሱም ሲፈቱ ከዕደትሁን ሰላሰቱ በሰባት ዓመቷ ብትፈታ ኢዳዋን የምትቆጥረው በወር ነው። በሶስት ወሯ ሌላ እንደገና ሌላ ጭኛ ሊመጣላት ይችላል። ወላኢ ለኔ ሂብነ እነዛም ለኔ ሂብነ ገና ሀይድ ያልጀመሩትም እንደዚሁ ሶስት ወር ይቆጠሩ እያለ ነው አላህ አግባባ ግልጽ ነው። ፈላኢ እነዛ የኢስመ ተስፋ የቆረጡ ማለት በቁርአን ውስጥ መንበለግነ የደረሱ ማለት ነው። መንበለግነ የደረሱ ከምሲነ ሰነ ሀምሳ አመት የሆናቸው አዛውንቶች ማለት ነው። ሀምሳ ዓመት የሆናቸው ማለት ነው። واللائي እነዚያ ያለው ደግሞ መጨረሻው አያል ላይ ለሚሕብነ ጭራሽ ሀይድ ያላዩ ማለት لم ነገር ይችላል። ጭራሽ ሀይድ ያላዩ ማለት ሁነ ሲጋሩ ህፃናቶች ናቸው። دون تسع ከዘጠኝ ዓመት በታች አሉ ማለት ነው። ስለዚህ የቁርአን አያል واللائي ለሚሕብነ የኢስነ ሚነል መሒድ ምን ማለት ነው? ተስፋ የቆረጠ አንተ ያስፈልጋል ልትይታ ምን ሒዝነ ምን ኒሳኢኩም ኢን እርተብቱም ፈዒደቱሁነ ፈዒደቱሁነ ሰላሰተ ማለት አይስ ብቻ ተስፋ የቆረጡት ብቻ ናቸው ወላኢ ለም ይሒዝነ ማለት ፈላ የኢት ነው እነዛ ተስፋ የቆረጡት መንበለግነ ከምሲነ ሰና ማለት ሲሆን ወላሂ ለመሄድነ የሂድነ እነዛ ሀይድ ያላዩት ማለት ደግሞ ሁነ ሲጋሩ ህፃናቶች ማለት ነው ዱነ ትስዒ ከዘጠኝ ዓመት በታች ዱነ ማለት በታች ያሉት ማለት አለ አህካም አልሐይድ የሀይድን ሁክም እንመልከት يحرم እርም ነው في حال በሀይድ ጊዜ ክልክል ነው في حال በሀይድ ሰዓት ሀል ማለት በሰዓት ነው የተባለው ሻህል ሀይድ ሀይድ እየፈሰሰ ባለበት ሰዓት ወጡሃ ሴት ልጅ ግንኙነት ማድረግ ፊል ፈርጅ በብልት ግንኙነት ማድረግ አይፈቀድም። እሷን ፍቃደኛ ልትሆን አይፈቀድም። ሐራም ክልክል ሐራም يسألونك عن المحيض ይሄን ነው يحرم حرام ነው في حال በሀይድ ጊዜ ወጡሃ ግንኙነት ማድረግ ፊል በብልት ግንኙነት ማድረግ አይፈቀድም። ለቀውልህ ተዓላ አላህ እንዲህ ብሏልና ويسألونك ይጠይቁሃል መሐመድ አንል መሂድ ስለ ሀይድ ጉዳይ ይጠይቁሃል፣ ያነሱብሃል ፈትዋ ያጣድፈዋል። ለምን አይሁዶች ኢዛ ረአት ኒሳኡሁሙል ሀይድ ሚስቶቻቸው ሀይድ በሚያዩ ሰዓት የራሷ ሰላትን የሚያዘጋጅላት እርኩስ ናት፣ አትቀላቀልም። እሷ የነካችን ምግብ አይመገብም። እሷ ጋር አይቀላቀልም። ጭራሽ ቤት ውስጥ አትመጣም። አይሁዶች እንደዛ ነበር። ነሳራዎቹ ደግሞ በግንኙነትም በምንም ልቅ ናቸው። ምንም በማነትህን የለም ምናምን ስርዓት የለም ነሳራው ሙስሊሞች ግን ስርዓት አለ ተገናኝ ነከ ሰሐቢዎች ተደናበሩና መጥቶ ጠየቁ ነብዩን አለይሂ ሰላቱ ወሰላም ነከ አይሁዶች እንደዚህ ያደርጋሉ ነሳራዎች እንደዚህ ያደርጋሉ እና እንዴት ብሎ ጠይቁ ነብዩን አለይሂ ሰላቱ ወሰላም ነከ ይጠይቁሃል መሐመድ አንል መሂድ ስለ ሀይድ ይጠይቁሃል قل በላቸው ሆ ሀይድ አደን ቆሻሻ ነው በላቸው። ሀይድ ማለት አደን ቆሻሻ ነው። ፈዕተዚሉ ኒሳአ ቆሻሻ የወጣው ደግሞ ቆሻሻ ናት ማለት አይደለም፣ ቆሻሻ ነው ደግሞ ቆሻሻ ነው። ፈዕተዚሉ ኒሳአ ሴቶችን እራቁ ፊልመሒዲ በሀይድ ጊዜ እራቋቸው። ይህ ማለት እራቋቸው ማለት ምን ማለት ነው? አብራችሁ እንዳትተኙ፣ እንዳትመገቡ፣ እንዳትኖሩ፣ እንዳታወሩ፣ እንዳትጫወቱ ማለት አይደለም። ግንኙነት እንዳታደርጉ ማለት ነው። ይሄ መጣ ፈአተዚሩ ራቁ እነሳ ሴቶችን ራቁ ፍልመዒድ በሐይድ ሰዓት ራቁ ወላ ተቅረቡሁነ እንዳትቀርቧቸው በግንኙነት ወላ ተቅረቡሁነ እንዳትቀርቧቸው ሀታ የጥሁርነ እስከሚጸዱ ድረስ እስከሚጸዱ ድረስ እንዳትቀርቧቸው ፈኢዛ ተጠሀርነ ከጠሩ በኋላ ግን ከጸዱና ገላቸውን ከታጠቡ በኋላ ፈእቱሁነ ግንኙነት አለ ምን ሐይቱ አመረኩም አላህ አላህ እንዳዘዛችሁ ግንኙነት አድርጉ ልጆችን ለመውለድ ከሐራም ለመጠበቅ ለመደሰት የአላህን ጸጋ ለማመስገን ምን ሐይሱ ባይሆን ባቅጣጫ الله አላህ ባዘዛችሁ መስመር አላህ ባዘዛችሁ መስመር ግንኙነታችሁን አድርጉ። ኢነላሃ አላህ ዩሒቡ ተዋቢነ ተውበተኞችን ደግሞ ደግሞ ወደ አላህ የሚመለሱትን አላህ ይወዳል። ተዋቢን ቢሳሳት አንድ ሰው ስሜቱ በጣም ከቁጥጥር በላይ አድርጎ ቢያስገድዳት እሷ አትጠየቅም። እሱ የሆነውን ጅሏል። ከዛ ተውበት ካደረጋም አይቀበለዋል ማለት ነው። ግን ተውበት አድርጋለሁ ሰውየው ሐራም እየሸጠኝ አለቀ። አሁንም ተውበት አደርጋለሁ አድርጌ ተውበት አደርጋለሁ አድርጌ ተውበት አደርጋለሁ لا አይሰራም። እንደዚህ አይነት ጨዋታ የለም። ብልጦችን የፈጠረ ጌታ ነው አላህ። እሺ ተግባባን አይደል? ويسألونك ይጠይቁሃል عن المحيض ስለ ሐይድ ይጠይቁሃል። قل በላቸው هو أذى እሱማ ከቆሻሻ ነው በላቸው። فاعتزلوا النساء ሴቶችን ራቁ። في المحيض በሐይድ ጊዜ ራቋቸው። ራቁ ማለት አብራችሁ አትተኙ ማለት አይደለም ነግሬያችኋለሁ። ሳተዚሉ ኒሳአ ፊል ምን ማለት ነው? ግንኙነት እንዳታደርጉ ከግንኙነት ራቁ። ወላ ተቅረቡሁነ እንዳትቀርቧቸው በግንኙነት እንዳትቀርቧቸው ሀታ የጥሁርነ እስከሚቀዱ ድረስ ልክ ሀይሉ ሲያቆም ግንኙነት ማድረግ ይችላል አንድ ሰው ላ መታጠብ አለባት። ፈኢዛ ተጠሀርነ ከጸዱ ተጠሀርነ ካለው ላይ ራሱ ጉስልን እንይዛለን የሚሉት ዑለማዎች ፈኢዛ ተጠሀርነ ሚነል ሀይዲ ወተሰነ ማለት ነው ከጸዱ እና ገላቸውን ከታጠቡ በኋላ ፈእትሁነ የዛን ጊዜ ኑ ማለት ምን ማለት ነው? ግንኙነት አድርጉ ማለት ነው። ምን ሀይቱ በአቅጣጫ አመረኩሙላህ አላህ ባዘዛችሁ መንገድ መስመር በሌላ አቅጣጫ አይቻልም። ከሉጢ ከሉዋት ከቀውሚ ሉጥ አይቻልም። ይህ ምንም የሚያሳፍር ነገር አይደለም። هذا حق لا نستحي عن الحق እና አላህ لا يستحي عن الحق። ስለዚህ ስንት ነው አይደለም ሴት በቦር አይቻልም። ሴት ልጅ ከዛ ውጭ ባለ እንደፈለጉ መሆን ይቻላል። ሸሪዓው አልከለከለም። በፈለጉት እንደፈለጉ አቅጣጫን፣ position፣ ምን ምንም ነገር ይሁን እንደፈለጉ መሆን ይቻላል። ولكن لا يجوز بالوراء على الوراء ይቻላል። ያንን ጥንቃቄ ማድረግ ምዕራባውያን ሰው ውስጥ በጣም አስገድፈውበታል እና እንትኖችን ሊዋጥ ይቻላል ነው አይደል? የሚሉት ሴት ልጅ ከሴት ልጅ ጋር ሊዋጥ ይቻላል የሚል ሳህባሾች ወላሂ አህሉ ሱና والقرآن والحديث وصحابة محمد عليه الصلاة والسلام لا يجوز هذا أكثر الوقت لا أكثر فمن ما نفسه ይቻላል ነው ያሉት። ሰላፍ ሰላፉ ድሮ የነበረ ነው። አመቱና አብራሩት እነሱ በጣም አጎል ነው። በስ እንደዛ በጉየት ጣሊብን ሞተሩ የሐረሪውን ማለት ነው። ሶሪፍ በያን በጉየት ጣሊብ እነዚህ ላይ ነው ኺላፋት እንዲያፈራመስ ባይሆን ህክሞቹ ይለያል። የድሮ ስምና ያሁን ብታዩት በጣም የሚገርም ነው። እዚህ እኛ ጋር አለ አንድ ህክም አንድ ህክም አለ። ይሄ ህክም የትም ቦታ የለም። ማሻአላ ድሮ ቀድሞ የገባ ነው አባሽ ከመምጣታቸው በፊት። አሁን ሌላ ሰው ሰሩ በያን ብታመጡ እዚህ ጋር አይገናኝ። እዚህ አለ ጀማችን ኪታቡ ሁለት ቦዲ የአብደላህ አልሐረሪ ማለት ነው። ወየስአሉነከ ይጠይቁሃል አኔል መሒድ ስለ ሀይድ قل በላቸው هو ሀይድ أذى ቆሻሻ ነው فاعتزلوا النساء ሴቶችን ራሱ في المحيض በሀይድ ጊዜ ወላ ተቅረበውነ እንዲያስቀርቧቸው ሀታ የጥሁርነ እስከሚጸዱ ፈይዛ ተጠሃርነ ከጸዱ ፈእትሁነ ኑ ግንኙነት አድርጉ ምን ሐይቱ አመረኩም ላህ አላህ ባዘዛቸው መስመር إن الله አላህ يحب التوابين ተውበተኞችን ይወዳል ويحب المتطهرين ጽዱዎችን ንጹሆችንም ይወዳል መጀመሪያ ምንም የማያደርጉ ማለት ነው ተዋብ አጥፎ የሚመለስ ሙተጠፊር መጀመሪያ ንጹህ የሆነ ሁለቱንም ይወዳቸዋል አላህ ወየስተምሩ ስለሚያዝ እንትን ልበላችሁ ወየስተምሩ ይቀጥላል ሀደ ተህሪሙ ይህርምነት ይቀጥላል ሐራምነቱ በሀይድ ዘመን ሐራምነቱ ይቀጥላል እስከ መቼ ሌላ አየንቀጥያ እስከሚቋረጥ እስከሚያቆም عنها ከዚች ልጅ ላይ خروج دم الحيض የሀይድ ደም ፍሰቱ እስከሚያቆም ድረስ ይቀጥላል ሐራምነቱ ሐራምነቱ ይቀጥላል ويستمر ይቀጥላል ሀደ ተህሪም ይህ እርምነት ይቀጥላል ኢላ አየንቀጥዓ እስከሚያቆም እስከሚቋረጥ ድረስ عنها ከዚህ ክልል خروج መውጣት دم الحيض የሀይድ ደም መውጣቱ እስከሚያቆምና ወተግተሲሉ ምንሁ እስከምትታጠብ ድረስ ይቀጥላል ሐራምነት። ከዛ በኋላ ደግሞ መቆረጥ ብቻ ሐላል ያደርጋል ለግንኙነት እ ምን መጨመር አለበት? ይሄ ይሄማ ያስፈልጋል አንተ ያዝ የግድ ነው ሸሪዓ እንደ ወየስተምሩ ሀደ ተሕሪም ይህ ሐራምነት ይቀጥላል ኢላ አየንቀጢ አደሙ አንሃ እስከሚቋረጥ ድረስ ሁሩጁ ደም ልሐይድ የሐይድ ደም መፍሰሱ እስከሚያቆምና ወተግተሲለ ምንሁ እስከምትታጠብ ድረስ ይቀጥላል ሐራምነት ተግባባ ግልጽ ነው አይደል የቀውልህ ተዓላ አላህ ብሏልና ወላ ተቅረቡሁነ በግንኙነት እንዳትቀርቧቸው ሐታ የጥሁርነ እስከሚጸዱ ድረስ ሀይዱ እስከሚጠናቀቅ ፈኢዛ ተጧሃርነ አለ። ፈኢዛ ጠሁርነ ቢል ኖሮ ከሀይዱ እስከሚጸዱ ነበር። ተጧሃረ ማለት ደግሞ بمعنى اغتسل ነው የሚሆነው። ተጧሃረ ማለት ተጽዳዳ ማለት ነው። ከሀይድ መጽዳት طهر በ لازم ወይንም intransitive verb ነው እንጂ መምጣት ያለበት የራሱ action መጨመር የለበትም። አሁን ተጧሃረ ማለት ተጽዳዳ የራሱ action ከዚህ ላይ ነው ያዘው ተጠሃረ ማለት ተጽዳዳ ማለት ነው። ምን አደረገ ማለት ነው። ከዚህ ላይ ነው ዑለማዎች እስትንባጥ ያደረጉት بمعنى اغتسل ማለት ነው። ምክንያቱም ከኋላ የነገረን ነገር አለ ድጋሚ አይመጣም። ولا تقربوهن እንዳትቀርቧቸው ሀታ የጥሁርነ ነው ያለ የጥሁርነ ፈኢዛ ጠሁርነ ቢል ኖሮ intransitive አጀክቲቭ እንትን verb ما شاء الله ከሀይዱ ልክ ሲጸዱልን ፈኢዛ ተጠሃርነ ካለ ግን እንደገና ከአይዱ ከጠሩ በኋላ ከተጽዳዱ ገላቸውን መታጠብ ከዚህ ላይ ነው ይፈድ ፈይዳ ተጧሃር ፈአቱሁነ ኑ ግንኙነት አድርጉ ችግር የለም ምን ሐይቱ አመረኩሙላህ አላህ ባዘዛችሁ መስመር እንዳዘዛችሁ ተግባባናል እሺ ምን ይደረግ ወላ ተቅረቡሁ ፈአተዚሉ ኒሳ ወላ ተቅረቡሁነ ራቋቸው አትቅረቧቸው ተባለ ፈአተዚሉ ኒሳ ራቁ አንድ ወላ ተቅረቡሁነ ሁለት ነገር ነው የተናገረው ፈአተዚሉ ኒሳ ካለ አትቅረቧቸው ማለት ነበር አይደል ራቁ ከተባለ አትቅረቡ ማለት እኮ በተቃራኒ ነበረ። በሁለት ያደረገው ነገሩን ማጥበቁ ነው። ፈዕተዚሉ ኒሳ ሴቶችን ራቋቸው፣ ወላ ተቅረቡሁነ እንዳትቀርቧቸው፣ ግንኙነት እንዳታደርጉት እንዳትፋፋቱ ለማለት ነው። ወዩባሑ ይበቃል ሊዘውጅል ሐኢድ ለሐይደኛ ሴትሳን ይበቃለታል። አየስተምቲዐ ሊረካ ሊጠቀም ይፈቀድለታል። ወዩባሑ ይበቃል ሐላል ሊዘውጅል ሐኢድ ለሐይደኛ ሴት ባል ይበቃለታል። ለሷም ልብስም እመጣላችኋለሁ። አየስተምቲዐ ሚንሃ ከሷ ሊጠቀም ወይም ደግሞ ምን ላድርግ እ አየስተምቲዐ ሊረካ ሊጠቀም ይበቃል። ቢማዱን አልጅማዕ ከግንኙነት ውጭ ባለ ነው። ከግንኙነት ውጭ ያለ የፈለጉትን ነገር ይሁን ግንኙነት ብቻ አይቻልም። በዋና ምክንያት ዱነል ጅማዕ ከግንኙነቱ ውጭ ሲል ፈርጂ በግልጽ ባለ ግንኙነት ብቻ አይፈቀድላቸውም እንጂ ከዛ በላይ እንደፈለጉ ይሁን። ወይባህ ይበቃል የዘውጅን ለልሓኢድ ለሐይደኛዋ ሴት ቃል አየስተምትራ ልጠቀም ይችላል ምንሃ ከሚስቱ ቢማዱን ልጅማ ከግንኙነት ውጭ ላለ መጠቀም ይችላል። ስልፈርቅ በብልት ብቻ ግንኙነት እንዳያደርግ በሀይል ሰዓት እንዲህ ብለዋልና ስሙ ሐዲስ እስነዑ ፈጽሙ ብለዋልና አድርጉ ሁለ ሁሉንም ነገር አድርጉ መተሻሸትም ይሁን መሳሳም የፈለጋችሁትን ነገር ሁኑ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ሁለ ሸይን ሁሉንም አድርጉ ኢለ ኒካህ ኒካህ ሲቀር ኒካህ ማለት ጋብቻ አይደለም እዚህ ቦታ ላይ ምን ማለት ነው ኢለ ልጅማዕ ማለት ነው ግንኙነት ሲቀር ብቻ እንዳትፈጽሙ ብለዋል وتقول عائشة رضي الله عنها كان النبي صلى الله عليه وسلم يأمرون لأتزير فأتزر أشرش إلينا أشرط الله አብረን እናድር ነበር ትላለች ረዲየላሁ ስለዚህ ክልክል አይደለም። እንደ አይሁዶች ራቁ፣ ሌላ ኸልዋ አድርጉላቸው፣ እነሱ የነኩትን አትብሉ፣ በረካ ናቸው፣ እርኩሶች ምን እንደዚህ አይነት አመለካከት ኢስላም